አንትወሉ ውጁሀኩም ባለፈው ተቀርቷል ግን ፊቶቻችሁን ልታዞሩ አይደለም ብለናል ቂበል አልመሽሪቂ ወልመግሪቢ ወደ ፀሐይ መውጫና መግቢያ በሰላት ነው ወላኪን البر من آمن بالله واليوم الآخر والملائكة والكتاب والنبيين ብለው ያው እነዚህን ማመን ነው ብለዋል من آمن بالله በአላህ ያመነ በመጨረሻ ቀን በመላእክቶች ወኩቱቢ ወልኪታብ ብሏል ወነቢይነ ወነቢይነ በነቢያቶችም እንደዚሁ ኢና ኩለ ሸይን ኸለቅናሁ ቢቀደር የሚለው ደግሞ ለብቻው መጥቷል። የቅድሙ ላይ አምስቱ መጥተው ነበር። አሁን ደግሞ ሁሉንም ነገር አላህ ስብሓነሁ ወተዓላ በቀደር በውሳኔ መፍጠሩን አምቷል። ስድስት ሞላል ማለት ነው። ليس البر ان تولوا وجوهكم الله لا تزبط كهونا ነው ባለፈው እንዳልነው ይሄ ያው የኢስላምን ሰላት إنكار ለማድረግ አይደለም አላህ ያዘዘበት ከሆነ ግን አላህ ሳያዘው ወደዚህ ወደዛ ማለቱ ዒባዳ ማድረጉ ዋጋ የለውም ያለው ምንድነው ማመን ነው ብሎ አመጣቸው ኢማኖችን አጠቃላይ أن تؤمن بالله የሚለውን ስድስቱን የኢማን አርካኖች አመጣቸው ማለት ነው ኢህሳን ብለናል ركن واحد ኢህሳን አንዱ ሩክን ነው እሱ ምንድነው ሩክኑን ዋሂድ ወሁወ አን ተዕቡድ አላህ ከአነከ ተራሁ ፈኢን ለም ተኩን ተራሁ ፈኢነሁ የራክ ዋናው ትርጉሙ ይሄ ነው። አላህን ልታየው ነው፣ ልታመልከው ነው። እንደምታየው ሆነ አንተ ባታየው እሱ ያያሃልና ይሄ ኢሕሳን ነው። ኢሕሳን ማለት እንዳልነው ከሁሉም ያው የበለጠ የኢስላም አርካን ነው ማሳመር ስለሆነ ማለት ነው። ዒባዳን የበለጠ አሳምሮ መስራት ነው። ኢሕሳን እንደሚለው ከቃሉ እንደምናየው والدليل قوله تعالى إن الله مع الذين اتقوا والذين هم محسنون الله كالنزيا قارنا كما كفرت والذين هم محسنون እንደዚሁም አሳማሪ ከሆኑት መልካም ሰሪዎችን በመልካም ስራ የሚያሳምሩ ማለት ነው وتوكل على العزيز الرحيم توكل አድርግ ተመካ በዛ وتوكل على العزيز الرحيم ተመካ ይላል በማ በዛ አዚዝ አሸናፊ በሆነው አራሒም ደግሞ አዛኝ በሆነው ጌታ ተመካ ይላል። አለዚ የራከ ያ የሚመለከት የሆነን ሒነ ተቁም በቆምክ ጊዜ ለሶላት ወተቀሉበከ እንደዚሁም መቀያየርህን መቀያየርህን ወይም መገላበጥህን ፊሳጂዲን በስጁዶች ላይ ይህንን ሁሉ የሚያይን ጌታ የሆነን በሱ ተወክል አድርግ እሺ ስለዚህ ይሄ ቁርአን ሲጀምር ያለው ማን ነው ነብዩ አለይሂ ሰላቱ ወሰላም ነው ወተወከል አለ الحي ያላቸው ተወኩል አድርግ ተመካ አለዚ የራከ ሒነ ተቁም ብሏል በምትቆም ጊዜ የሚያይ የሆነን ተመካ ሁሉም ትእዛዝ ደግሞ እንደምናውቀው ለነቢዩ አለይሂ ሰላቱ ወሰላም የተባለው ለሙስሊሞች ለሙእሚኖች ሁሉ ነው እሱን በመልካም ነው ተከተሉት እንጂ ያው ለነቢዩ አለይሂ ሰላቱ ወሰላም ብቻ ኻስ አይደለም إنه هو السميع العليم እሱ ሰሚና አዋቂ ነው ዓሊም ነው ይላል وقوله يا الله سبحانه وتعالى ንግግር وما تكون في شأن አትሆኑም እኮ አላቸው ይሄም ለነብዩ ነው ሲጀምር وما تكون في شأن አትሆንም እኮ በሆነ ነገር ላይ አላቸው وما تتلو منه እንደዚሁም አታነብም ከርሱ ሚን ቁርአንን ከቁርአን አታነብም ولا تعمل من عمل ከስራም ደግሞ አትሰራም ኢላ ኩና አለይኩም እዚህ ላይ ወማ ተዕመሉነ አለ እናንተን ነው ሁሉም እናንተም እኮ አለ አማኞች የሆናችሁ አትሰሩም ምን አመል ከስራ ኢላ ኩና ብንሆን እንጂ አለይኩም በእናንተ ላይ ሸሁደን መስካሪዎች ኢቱፊዱነ ፊሂ እናንተ በዛ ውስጥ ስትገቡ በዒባዳው ላይ ያንን በምትፈጽሙ ሰዓት በእናንተ ላይ የተጣልን ስንሆን ኢላ ኩና አለይኩም ሸሁደን رقيبا تقول تعطاري فتبع ذاك ابن نهون انجبنا انت لاي ودزا سراء بمتقو وبمتسر سعتي له يقول له ياو لإحسان يا متو والدليل من السنة حديث جبريل يا جبريل حديث بابا للتوقات قال فوزير سلاكم منه من درب نعال إن شاء الله حديث جبريل وينم دم جبرائيل بلوم ياو يا نبوتال مشهور عن عمر يتهازنا يتوق أنا بما عن عمر بن الخطاب رضي الله عنه قال በይነማ ነሕኑ ጁሉሱን እኛ እኮ ተቀምጠን እያለ አለ በይነማ ነሕኑ ጁሉሱን እኛ ተቀምጠን እያለ አለ እሳቸውና ያው ሰሓባዎቹ እንዲሁም ነቢዩ አለ ሰላቱ ወሰላም عند النبي عليه أبرار عند النبي صلى الله عليه وسلم بينما نحن جلوس إن تكمتني يالا بنبي عليه الصلاة والسلام زندا على إذ طلع علينا بك على جزي وإن بمتع جزي رجل يهون سو شديد በጣም ማለት ነው በያብ በጣም ነጭ የሆነ ሲያብ ልብስ ያለው ጠላ አሌና ብቅ ባለ ጊዜ ሸዲድ አለ ረጁሉን የሆነ ሰው መጣ ረጁል ካለ ወንድ ነው ብለናል በያድ ሲያቢ ነጭ የሆነ ልብስ የለበሰ ሰው መጣ ሸዲድ አሁንም ደግሞ በጣም አለ ሰዋድ ሻዕሪ በጣም ጥቁር ጸጉር ያለው ሰው መጣ ላ ዩራ አለይህ ላ ዩራ አይታይበትም አለይህ በእርሱ ላይ አሰሩ ሰፈሪ የሰፈርተኛ የመንገደኛ ምልክት አይታይበትም አንድ እዛ ኋላ ደግሞ ወላ ያዕሪፉሁ አያውቀውምም ከኛ ወላ ያዕሪፉሁ አያውቀውም ሚና ከኛ አሐዱን አንዳችም ይህን ያሉት ለምንድን ነው? ያው በአካባቢያቸው በድሮ የታወቀ ነው። አዲስ ሰው ከመጣ የሙሳፊር ምልክት መታየት አለበት። አዲስ ሰው ከሆነ ወይ የሚያውቁት ሰው ከሆነ ያው የሙሳፊር ምልክት ላይታይበት ይችላል። ካልሆነ ግን የአቧራ ምልክት፣ የመቆሸሽ ይታይ ነበር። ይሄ ሰው ግን ሲመጣ ላ ዩራ አለይህ አሰሩ ሰፈር የመንገድተኛ ምልክትም አይታይበትም አሉ። ቆሻሻነት የለበትም፣ የድካም ምንም ምልክት የለበትም። ጥቁር ጸጉር ያለው ነጭ የለበሰ ሰው መጣ። ወላ ያዕሪፉሁ አያውቀውም እኮ ሚና አሐድ ከኛ ውስጥ ማንም የሚያውቀው የለም ፈጀለሰ ኢለ ነቢ ሰለላሁ ዐለይሂ ወሰለም ወይንም ሐታ ጀለሰ የሚል አለ እስከተቀመጠ ድረሳ ድረስ ኢለ ነቢ ወደ ነቢይ ዐለይሂ ሰላቱ ወሰላም ሐታ ጀለሰ ኢለ ነቢ እስከተቀመጠ ድረስ ፈጀለሰ ተቀመጠ ያው ነው ኢለ ነቢ ሰለላሁ ዐለይሂ ወሰለም ፈአስነደ ሩክበተይሂ ጉልበቶቹን አስጠጋ ኢላ ሩክበተይሂ ወደ ጉልበታቸው ወደ ነቢይ አለይሂ ሰላቱ ወሰላም አስጠግቶ አደረገ ማለት ነው። ተቀመጣል ነቢዩ አለይሂ ሰላቱ ወሰላም ዘንድ ሄደው ፈአስነደ አስጠጋ ሩክበተይሂ ጉልበቱን ኢላ ሩክበተይሂ ወደ ነቢዩ አለይሂ ሰላቱ ወሰላም ጉልበት ወወضዐ አስቀመጠ ከፈይሂ መዳፎቹን አላ ፈኺዘይሂ በታፋዎቹ ላይ ላይ ክላፍ አለበት በማንታፋ ላይ ነው በሉጋ በቋንቋ በሁለቱም ሊሆን ይችላል ወضع ይላል ወወضع አስቀመጠ ከፈይሂ መዳፎች አላ ፈኺዘይሂ ሀ ዶሚሩ ለማን ነው ወደ ባቶቹ ተፋዎቹ ላይ የሚለው ነቢዩ አለ ሰላት ሰላም ላይ ነው ወይንስ ራሱ ላይ ነው የሚለው ኺላፍ አለ ግን ያው ምንድነው የሚሉት አዳብ ስለሆነ የመጠየቅ እና የአቀማመጥ ራሱ ላይ ነው ራሱ ጅብሪል ላይ ነው አይ አንዳንዶች ደግሞ ስኖች እሳቸው ላይ ነው የሚልም አለ ወላሁ አለም ያው ይሄ ግን ምንም ችግር የለውም ወضع كفيه على فخذيه ራሱ ላይ ያስቀመጠው ይላል وقال ከዛም በኋላ አላቸው ያ ሙሐመድ አንተ ሙሐመድ ሆይ አኽቢርኒ ንገረኝ ያ ሙሐመድ አንተ ሙሐመድ ሆይ አኽቢርኒ ንገረኝ አን ልእስላም ስለ ኢስላም ንገረኝ أخبرني عن الإسلام سل إسلام نجارني على شو يوم جمرة إياك من نبرة الاسلام من دنا ولا تيجي على شو نجارني على قال أنت شهادة بتمسكرنا وبعلى فون دالنا لا إله إلا الله وأنك من ملقتها على منورك الله سبحانه وتعالى وأن محمد رسول الله محمد الملك كنيام هنا لا إله إلا الله ما نسكيتها إلا ما الله نوم ማለት አይደለም ትርጉሙ። በእውነት የሚመለክ ጌታ ከአላህ ውጭ አለመኖሩን ነው። ጌታ የለም የፈጠረ አላህ ነው። ይሄ ሁሉም ያምነዋል። ቁረይሽ፣ አቡ ጀህል፣ አቡልሀብ ያመኑት ነው። ላኢላህ ኢላላህ በሉ ሲባሉ አልልም ብለዋል። አላህ ፈጣሪ መሆኑን አውቀዋል። ስለዚህ የላኢላህ ኢላላህ ትርጉም አላህ አለ ማለት አይደለም። በእውነት የሚመለክ ጌታ ከአላህ ውጭ የለም ነው። ይህም የፈለገ ሰው ማየት ይችላል። በናሁ ላኢላሃ ማለት የሚያስወግድ ነው። እሺ ከአላህ ውጭ ያሉትን የሚመለክ إلا الله ሲል ደግሞ የሚያረጋግጥ ነው አላህን ማለት ነው ወቱቂሙ الصلاة ወቱቂመ ሰላ ሰላትን ቀጥ አድርገህ ልትይዝ ነው ሰላት መስገድ አይደለም የሚባለው ሲታዘዝ ሰላትን ቀጥ አድርጎ መያዝ ነው አንድ ጊዜ ቢሰግድ ሰውየው ዋጋ የለውም ዘካና ሐጅ የመሳሰሉት የሆነ ጊዜ ነው የሚፈጸሙት ሰላት ግን በየጊዜው ስለሆነ ወቱቂመ ሰላ ሰላትን ቀጥ አድርገህ ልትይዝ ነው ወቱእቲ ዘካ ዘካን ልትሰጥ ነው ወተሱመ ረመዳን ረመዳንን ልትጾም ነው ወተሱመ ረመዳን ረመዳንን ልጾም ነው ወተሑጀል በይት ወተሑጀል በይት ቤትን ደግሞ ሐጅ ልታረግ ልትጎበኝ ነው ምን አሉት እዚህ ላይ ኢንስተጣዕተ ከቻልክ ኢለይሂ ወደ እርሱ ሰቢላ መንገድን ለምንድን ነው ይሄ ሐጅ ከሁሉም የጠና ነው ለብዙ ሰው ገንዘብ ሊኖረው ይገባል የሚሄድበት አቅም ቤተሰቡን አመቻችቶ መሆን አለበት ጥሎ መሄድ የለበትም ብዙ ነገር ስላለ ኢንስተጣተ ከቻልክ ኢለይሂ ሰቢላ ወደ እርሱ መንገድን አላህም ሲያዝ እንደዛ ብሏል ለቻለ ሰው ይላል ጾም ዘካ ሶላት ግን ማንም ሰው ብዙ ሰው ሊፈጽመው የሚችል ነው ከነዚህ ውስጥ ከሁሉም ግን ሁሉም የሚፈጽመው ሶላት ነው ሶላትን የሚተው የለም ሙስሊም የሆነ ሰው ሙስሊም የሆነ ሰው ሶላትን አይተውም መን ተረከ ሶላተ ፈቀድ ከፈር فمن لا يصلي فلا دين ወአቂሙ ሰላት ወላ ተኩኑ ሚነል ሙሽሪኪን ብለዋል። ያው የነቢዩ ዓለይሂ ሰላቱ ወሰላም የቁርአን ንግግሮችም አሉ። ምንድነው ሰላት ዑዝሩ ምንድነው? አሁን ዘካ ያልቻለ ሰው ብር የሌለው አይሰጥም። ሶላት ላይ ነን። ስለዚህ ሶላት ያው ዑድር የለውም። ለሶላት ዑድሩ ምንድነው? መቆም ያልቻለ ሰው ቁጭ ብሎ ይሰግዳል። ቁጭ ብሎ ያልቻለ ተኝቶ ይሰግዳል። የመሳሰሉት ናቸው። ቁጭ ብሎ ያልቻለ ተኝቶ ይሰግዳል ማለት ነው፣ በአይኑ እየጠቀሰም ቢሆን። ስለዚህ የሶላት ዑድሩ ይሄ ነው እንጂ አለመስገድ አይደለም። ታምም ያለው አልሰግድም የሚል ሰው አለ። ውሃ አልነካም ይላል። ውሃ ካልነካ በሽተኛ ከሆነ ተየሙም አድርጎ ይሰግዳል ማለት ነው እንጂ ምንም አይነት ዑድር የለውም ሰላት። ወተሱመ ረመዳን ረመዳን መጾምም ቢሆን ዑድሮች አሉት። በጣም የታመመ ሰው አይጾምም ወይ በጣም ሽማግሌ የሆነ ሰውም እንደዚሁ እርጉዝ የሆነ ሴት የምታጠባ ሴት እነዚህ ሁሉ ዑድር አላቸው ያለ መጾም በኋላ ላይ ያወጣሉ ቀዷ ወይንም ደግሞ ትልቅ ሰው ሆኖ ከዛ በኋላ የማይጾመው ከሆነ ደግሞ ምስኪኖች ያበላል። ሶላት ግን የለውም ማለት ነው። ከዛ ምን አላቸው? ይህን ሲነግሩት ቃለ ሰደቅተ እውነት ተናገርክ አላቸው። ቃለ ሰደቅተ እውነት ተናገርክ አላቸው። ፈዓጅብና ከዛ በኋላ ሰሐባዎቹ ምን አሉ? ፈዓጅብና ለሁ በጣም ተገረምን። ፈዓጅብና ተገረምን ለሁ ለርሱ የስአል ይጠይቃል ወይ ሰድቀሁ ወይ ከዛም በኋላ እውነት ተናገር ይላቸዋል የስአል ወይ ሰደቀሁ ጠየቃቸው የሚጠይቅ ሰው የማያውቅ ነበር ይሄ ሰውዬ ግን ከመጣ በኋላ ሲጠይቃቸው ምን አላቸው ሶደቅታ አላቸው ሲነግሩት ኢስላም ምንድነው አብራሩለት ነቢ አለ ሰላቱ ወሰላም ከዛ እውነት ተናገርክ አላቸው ቃል ከዛ በኋላ ቀጠለ አክቢርኒ አን ልኢማን አላቸው ስለ ኢማን ደግሞ ንገረኝ አላቸው ቃለ አንቱእሚን ኢማን ማለት ምንድነው ልታምን ነው بالله بالله وملائكته بملائكته وكتبه بمتهفته ورسله بملئتنيوتش واليوم الآخر بمجر شوكا وبالقدر بوسالي خيره وشره خيره ملكام وشره مدفون بهن يمتأوره له كالله سبحانه وتعالى نو وسالي بلو مكمل عندنا قرسها قاتمو سويو الريبلو جوهو አላህን ካማረረ በኋላ ሲመለስለት አልሐምዱሊላህ ቢል ለአላህ ስብሓነ ወተዓላ ምንም አይመስለውም። ይሄ ለአላህ በአላህ ዘንድ ዋጋ ያለው ሰው አይደለም። ለምንድነው ነገሩ መጀመሪያ ሲያጋጥመው መሆን አለበት። ችግሩ ሲገጥመው መሆን አለበት። ቀደር ነው ከአላህ ስብሓነ ወተዓላ የተወሰነብኝ። ገንዘብ ማጣት ይሁን ልጅ ማጣት፣ ቤተሰብ የሚያስበው አለመሳካት፣ ሁሉ ነገር ሲገጥመው ከአላህ ነው ብሎ እቀበል አለበት። ቁጭት ያለው ለዲን ብቻ ነው። ወንጀል ባልሰራሁኝ ብሎ ሰው መቆጨት በሸሪዓው አለ ያለቅሳል ሰው ለወንጀሉ አላህ ወይ ምን ይህንን ባላመጽሁ ይላል እንጂ ለዱንያ መቆጨት አይቻልም ለው ማለት በሸሪዓው አይቻልም ሲጀመር ያው ለው ማለት የለም እንደዚህ ቢሆን ኖሮ أنما أصابك لم يكن ليخطئك وما أخطأك لم يكن ሊዩሲበክ ያጣህ ነገር ሁሉ ሊያገኘህ አልነበረም ያገኘ ሁሉ ደግሞ ሊያጣህ አይደለም በቀኝ በኩል ባለው መንገድ ቢሆን ኖሮ ብሄድ ኖሮ ይህን ሰው አላገኘውም ይላል። በቀኝ የሚሄድ ቢሆን ኖሮ መጀመሪያውን በቀኝ ይሄዳል። ስለማይሄድ ነው በዛኛው የሄደው። ወይ ደግሞ ኸይር ሲያጋጥመው አልሐምዱሊላህ ይልና አላህን ካመሰገነ ኢዘን ኸይር ነው፣ ካልሆነ ግን ሰበብ ያደርጋል የራሱን። ይሄው ይህን ስለሰራሁኝ እኮ ነው ይላል። እንደዛ ብሰራ ከስር ነበር ይላል። የሚከስር ቢሆን እንደዛ አላህ ያሰራው ነበር። ስለዚህ ኸይርም ሆነ መጥፎ ሲመጣበት ሰው ከአላህ መሆኑን አምኖ አልሐምዱሊላህ ብሎ ይቀበላል። ማመስገን እንኳ ቢያቅተው ሶብር ያደርጋል ማለት ነው። መጥፎ ነገር ሲገጥመው ሰው ደረጃ አለው። በጣም ከፍ ያለ ደረጃቸው ይወዱታል። እንደውም በሽታ ይዟቸው ደስ የሚላቸው አሉ ሰሃባዎች። ዱዓ ያላረገ ሰሃባ አለ ችግር የለውም ሰብር አደርጋለሁ የሚል ማለት ነው። አላሁን አይ አልሐምዱሊላህ እንጂ በሽታ ችለዋለሁም ብሎ ሰብር አድርጎ ሊታመም ይችላል። ይሄ ኪሳራም ብዙ ነገር ችግር ደርሶባቸው አልሐምዱሊላህ ብለው የሚቀበሉ ይሄ አፍዶል ነው፣ የበለጡ ናቸው ከሁሉም። ከዛ በኋላ ደግሞ ያልቻለ ሰው ሰብር አድርጎ ዝም ይላል ማለት ነው። ከዛ በኋላ ያው ማማረር ማማረር የመሳሰሉት ነገሮች ግን ከሸራ የሚያስወጡ ስራዎች ናቸው ማለት ነው። <clears throat> አጠቃላይ በዚህ ጉዳይ ላይ ሲነገር ምንድን ነው ቀደር ማለት ብዙ ሰዎች የተሳሳቱበት ነው። ካለፉት ህዝቦችም እንደዚሁ ቀደር ውሳኔ የሚለው ብዙ ችግር አለ። ባለፈው እንዳለውም ቀደርያና ጀብርያዎችም አሉ። ሰው ልጅ ተገዶ ነው የሚሰራው የሚሉ ሌሎቹ ደግሞ አይ ሰው የፈለገውን ይሰራል አላህ መሻ የለውም የቀደርን መስፈርቶች አይተናል አላህ ስብሓን ወተዓላ ከመጀመሪያ እስከ መጨረሻ ያለውን እንደሚያውቅ ምንም ነገር አይሰራም አላህ ቢያውቀው እንጂ እንደዚሁም ደግሞ ለሰው ልጆች አላህ ምርጫ ሰጥቷቸዋል የመስራት ኸይር የፈለገ ኸይር ይሰራል መጥፎ የፈለገ መጥፎ ይሰራል ይሄ ሁሉ ግን በአላህ መሻ ነው አላህ ፊት ሲቆም የዛኔ ይሄው አላህን ብሎ ሊወቅስ አይችልም። እንኳን አላህን ሸይጣን አያወቅሱትም። ምን ይላቸዋል ሸይጣን? ሌላችሁ ውቀሱኝ፣ ራሳችሁን ውቀሱ። እኔ እኮ ጠራኋችሁ ተቀበላችሁም እንጂ እኔ አላስገደድኳችሁም ይላል። ሌሎችም እንደዚሁ ሁሉም ራስ እርስ በርስ ሰው ይወቃቀሳል። መወቃቀሱ ግን የዛን ጊዜ አይጠቅመን እንኳን አላህን ማለት ነው። አላህ ምርጫ ሰጥቶታል። ሰው ያንን ነገር አይቶ መጠቀም ነው። እና ቢሆን ኖሮ ማለት ወይ እንደዚህ ሆነ የሚሉ ነገሮች በሙሉ በሸሪዓው አይቻልም። ካለፈው ነገር ትምህርት ሊወስድ ይችላል። ለምሳሌ ስራ ሰርቶ የከሰረበት መንገድ ካለ ከዛች ነገር ይማራል እንጂ እንዲህ ባረግ ኖሮ እንዲህ ቢሆን ኖሮ ብሎ ነፍሱን ያልሆነ ተከልፍ ውስጥ ማስገባት በሸሪዓው አይቻልም። አልሐምዱሊላህ ብሎ የመጣውን መቀበል ነው። የባሰ አላህ እንዳያመጣበትም። እሺ ወልየውም ልአኺር ኸይሪሂ ወሸሪሂ ቃለ ከዛ በኋላ ቀጠለ أخبرني على شعهنم نجرين أخبرني نجرين عن الإحسان سلا إحسان نجرين سلا ملكم سرا سلا ملكم سرا نجرين من قالوا كذا النبي عليه الصلاة والسلام أن تعبد الله الله اللي تعمل كونه كأنك تراه إن لم تايو هنا فإن لم أنت كو فإن لم تكن يما تايو بتهون فإنه يراك السوء للناس ስለዚህ አላህ ስብሓን ወተዓላ የሚያይ ሰው የለም በዱንያ ላይ ለዒባዳው እንዲገፋው ዘንዳ ግን ምን ያደርጋል? አላህን እንደሚያው ሆኖ ያመልካል። ምናብት መልሰው ነቢዩ ዓለይሂ ሰላቱ ወሰላም እዛ ላይ አንተ ባታየው እኮ ፈኢነሁ የራከ እሱ ያያሃልና አላህ ስብሓነሁ ወተዓላ አያየኝም ብሎ የሚያስብ ሰው አላህ ስብሓነሁ ወተዓላ አያየኝም ብሎ የሚያስብ ሰው ሙስሊም አይደለም። አላህ እንደሚያየው ማንም ሰው ያምናል። ሙስሊም የሆነ ሰው ወሁወ መዓኩም አይነማ ኩንቱም ለይሰ ከሚስሊ ሸይ ወሁወ ሰሚዑ አልበሲር እሱ ከእናንተ ጋር ነው የትም ብትሆኑ እሱን የሚመስል የለም እሱ ሰሚና ተመልካች ነው የምትናገሩትንም ይሰማል የምትሰሩትንም ያያል ይላል አላህ Subhanahu Ta'ala ስለዚህ ይሄ ሁሉ ለአላህ Subhanahu Ta'ala የተገባው ሲፋ ነው ይህንን ሲፋውን ባህሪውን ማሰብና ማስተንተን ደግሞ አላህን እንዲፈራ ይረዳዋል ማለት ነው قال አክቢርኒ ቃለ አክቢርኒ ከዛም በኋላ ምን አላቸው አክቢርኒ እስኪ ደግሞ ንገረኝ አክቢርኒ ንገረኝ አላቸው አን ሰዓ ስለ የውመል ቅያማ ንገረኝ መቼ ነው አላቸው ኢስላምን ጠየቀ ነገሩት ኢማንን ጠየቀ ነገሩት እህሳን መልካም ስራ የቱ እንደሆነ ነገሩት ከሁሉም መልካም የበለጠ አላህ እንደሚያይ አድርገህ ማምለክ ነው አን ሰዓ መጨረሻ ላይ ሰዓ መቼ ነው አላቸው የውመል ቅያማ ይባላል፣ የውመል ዲን ይባላል፣ ሰዓ ይባላል። ብዙ ስም አለው የተሰጠ ለየውመል ቅያማ። መቼ ነው ብሎ ሲጠይቅ ምን አሉት? መል ተጠያቂው እኮ አንሃ ቢአዕለመ አያውቅማ አልመስኡሉ አሉ። የማያውቅ ነው እኮ ተጠያቂው ሚነ ተጠያቂው የበለጠ መልመስኡሉ አንሃ ተጠያቂው እኮ በእርሷ ላይ ያወቀ አይደለም መልመስኡሉ አንሃ ቢአለም ተጠያቂው እኮ ከእርሷ በእሷ ነገር ላይ ያወቀ አይደለም ሚነሳኢሊ ከጠያቂው የበለጠ እኔም አንተም አናቀውም ማለት ነው ተጠያቂውም ጠያቂውም አያውቀውም ብለው መለሱለት የምን ቅያማን የሚያውቅ ሰው የለም የምን ቅያማን የሚያውቅ የለም ነቢያቶችም ሆኑ መላይካዎች ማንም የሚያውቅ የለም የምን ቅያማ መቼ እንደሆነ ቀኑ መቼ ነው ጁምዓ ነው እናውቃለን ይሄ ግን ገይብ አይደለም። እኛ የሩቅን እየተናገርን ሳይሆን ነቢዩ ዓለይሂ ሰላቱ ወሰላም ጁምዓ ቀን እንደሚሆን የውመል ቂያማ አላህ ነግሯቸዋል። የውመል ቂያማ መቼ ነው ሲባል ጁምዓ ቀን ብሎ መልስ አይደለም። መቼ ነው ሲባል ከዚህ ጊዜ በኋላ ወይ የዛሬ ይህን ዓመት ብሎ የሚናገር ሰው ሙስሊም አይደለም። ለውም የውመል ቂያማ እንደዚህ ነው ብሎ የሚናገር ሰው ካለ ከነዛ ከአምስት ጠዋቂቶች ነቢዩ ዓለይሂ ሰላቱ ወሰላም ጣውት ከተመላኪ ከተባሉት ውስጥ አንድ ይሆናል ማለት ነው። ቃለ አኽቢርኒ ከዛም በኋላ ንገረኝ አን አማራቲሃ ስለ ምልክቶቿ ቃለ አኽቢርኒ ንገረኝ አን አማራቲሃ ስለ ምልክቶቿ የመልቀያማን የሚያቀለም አሉት ከዛ ምን ጠየቃቸው እሺ እንግዲህ ካልሆነ ምልክቶችን እስኪ ንገረኝ አላቸው አንተ ሊደል ኡመተ ረበተሃ እናት ልትወልድ ነው ጌታዋን እዚህ ላይ ተፍሲሮች አሉ። አንዱ ምንድነው አንተ ሊደል አመተ ነው። አመቱ ባሪያ ማለት ነው። አንተ ሊደል አመቱ ባሪያ እኮ ልትወልድ ነው ጌታዋን ይላል። ባሪያ ከጌታዋ ትወልዳለች ማለት ነው። ባሪያ የነበረች ሴት ጌታዋን የምትወልደው ከጌታዋ ጋር ጅማዕ በማድረጓ ልጅ ታገኛለች። ያ እንግዲህ ምንድነው ሑር ነው የጌታ ልጅ ስለሆነ ያ ጊዜ ይመጣል። ሌላው ደግሞ ያው የሚያዛት ይመጣል ማለት ነው ያሉም አሉ። ግን ዋናው ምንድነው አንተ ሊደል አመቱ ባሪያ እኮ ልትወልድ ነው ረበተሃ ከጌታዋ ማለት ነው ረበተሃ የተባለው ጌታዋ የሚሆን ነው ለምንድነው የተባለው ባሪያ ነበረች ባለቤቷ ወይ ደግሞ መሊኳ የሷ ባለቤት የሆነው ሰውዬ ከእሷ ሲወልድ ያ የተወለደው ልጅ ምንድን ነው የሰውየው ልጅ ነው ስለዚህ እሱ ባሪያ አይደለም ያ ጊዜ ይመጣል አንደኛ ይሄ ነው ምልክቱ ወአንተራ ልትመለከት ነው ደግሞ ሑፋትን ጫማ የማያደርጉ ዑራተ እንደዚሁም እርቃናቸውን የሆኑ አላ ድሃዎች ሪአ ሻኢ ፍየል ጠባቂ የነበሩ የተጣወሉነ ሲቻኮሉ ሲሽቀዳደሙ ፊልቡንያን ቤት በመስራት ላይ ህንፃ በመስራት ላይ ሲሽቀዳደሙ ታያቸዋለ ወአንተራ ልታይ ነው አልሑፋተ ይላል ጫማ የሌላቸው የማይለብሱ የነበሩ አልዑራተ እርቃናቸውን የነበሩ አለተ ድሆች የነበሩ ሪአ አሻኢ ፍየል ጠባቂ የነበሩ ሰዎችን ምን ሲሆኑ ታያቸዋለህ? የተጣወሉን ሲሽቀዳደሙ ሲቻኮሉ ለምን ፊል ቡንያን ህንፃ ለመስራት በአሁኑ ሰዓት ያው እንደሚታየው የታወቀ እንደሆነው እርቃናቸውን ሲሄዱ ልብስ ለብሰው የማያውቅ ጫማ ለብሰው የማያውቁ ሰዎች በዚህ አይነት ቦታ ይገኛሉ። ለምን ለበሱ ለምን ሰሩ አይደለም ሸሪዓው። ይሄ ምልክት ነው እንጂ እርቃን መሄድ ሐራም ነው አይቻልም። መልበሱ ዋጅባቸው ነው። ላኪን ይሄ ጊዜ መምጣቱ የውም القيامه አንድ ምልክት ነው ቃለ ከዛ በኋላ ፈመባ ሄደ ቃለ ፈመባ ከዛ በኋላ ሄደ فلبسنا መልየን بذا على ساعه ቆየን فقال ከዛም በኋላ አለ እዛው ዘገየን አለ መልየን ያ ዑመር ያው የዑመር ሐዲስ ነው ብለናል ቅድም ዑመር ነው ያወራው አተድሩ ታውቃለህን አተድሩነ ታውቃላችሁን መን ሳኢል ጥያቄው ማን እንደሆነ ታውቃላችሁን አሏቸው ቁልና አላሁ ወረሱሉሁ አለም አላህና መልእክተኛው ያውቃሉ እኛ እናውቅም አሉ ቃለ ከዛም በኋላ ምን ይላል ሀዛ ጅብሪሉ ይሄ እኮ የመጣው ጅብሪል ነው አታኩም መጣ ለእናንተ መጣላችሁ ዩዓሊመኩም ሊያስተምራችሁ አመረ ዲኒኩም የዲናችሁን አምር አምረ ዲንኩም የዲናችሁን አምረ ትእዛዞች ሊያስተምራችሁ ነው የመጣው። ማን ነው የመጣው? ጅብሪል ነው። ሲመጣ በማን ሱወር ሆኖ ነው የመጣው? በሰው ነው፣ ሰው መስሎ ነው የመጣው እንጂ ትክክለኛ የጅብሪልን አካል ያየው የለም። ከሰሐባዎች ነብዩ عليه الصلاة والسلام ብቻ ነው ያዩት። ሁለት ጊዜ አይተውታል። በትክክለኛ አካሉ ነብዩ عليه الصلاة والسلام ያዩት ጅብሪልን ሁለት ጊዜ ነው። ሌላ ጊዜ ሲመጣ ለሶላት ለትምህርቶች ሰው በመሰለ ሰው በመሰለ صور ነው እንጂ የሚመጣው በትክክለኛ አላህ በፈጠረበት صور አይመጣም ነበር። ስለዚህ አሁን እናየዋለን። አንዳንድም የተቆራረጠ ነው ያሉ ስለነበሩ ካልተሰማችሁ ያው ምልክት ስጡኝ። ወደሊሉ ምን ሱና ሐዲሱ ጅብሪል አለ መሽሁር ነው የታወቀ የተለመደ አን ዑመር ቢን ኸጣብ ስለ የዑመር ቢን ኸጣብ ነው ረዲየላሁ አንሁ ቃለ ምን አለ በይነማ ነሕኑ ጁሉስን እኛ እኮ ተቀምጠን እያለ አለ በይነማ ነሕኑ ጁሉስን እኛ ተቀምጠን እያለ አለ ዑመር ሲያወራ ዒንደ النبي صلى الله عليه عند ማለት ዘንድ ነው ቦታን የሚገልጽ ነው عند ማለት مكان ነው ቦታ ነው በማን ዘንድ ነው የነበሩት ማለት ነው በነቢዩ عليه الصلاة والسلام ሰሐባዎቹ إذ طلع علينا በእኛ በመጣ ጊዜ ወደኛ ብቅ ባለ ጊዜ رجل የሆነ ሰው شديد بياض በጣም ነጭ የሆነ ثياب ልብስ የለበሰ شديد سواد الشعر በጣም ጥቁር የሆነ ደግሞ ጸጉር ያለው ሻዕር ጥቁር ነው ጸጉር ነው ሲያብ ልብስ ነው ሁለቱም ላይ የተደጋገበው ምንድን ሸዲድ የሚል በጣም ማለት ነው እዚህ ላይ ሰዋድ ያለ ጥቁር ነው ጸጉር ስለሆነ ያኛው ደግሞ ልብሱ ነጭ ነው ላ ዩራ አለይህ በእርሱ ላይ አይታይበትም አሰሩ ሰፈሪ የሰፈርተኛ የመንገድተኛ ምልክት አይታይበትም ወላ ያዕሪፉሁ ሚና ከኛ ውስጥም ደግሞ የሚያውቀው የለም አሐዱን አንዳችም እንዳልነው ይሄን ያሉት ለምንድን ነው በዛ አካባቢ ሰው ሲመጣ ወይ የሚያውቁት ሰው ይሆናል ካልሆነ ግን የሰፈርተኛ ምልክት መታየት ነበረበት ሰፈርተኛ ካልሆነ የእነሱ ሰው ነው ለምን እንደዚህ ዘመናዊ ነገር ስለሌለ ተንገላቶ ነው ሰፈርተኛ የሚደርሰው ፈጀለሰ ኢለ ነቢይ ወይም ደግሞ ሐታ ጀለሰ ኢለ ነቢይ የሚላለ እስከተቀመጠ ድረስ ወይንም ደግሞ ፈጀለሰ ተቀመጠ ኢለ ነቢ ሰለላሁ ዐለይሂ ወሰለም فأسند أستقى ركبتيه قلبتوشم إلى ركبتيه ود نبي عليه الصلاة والسلام قلبت أستقته تكمته ووضع كفيه مدافوشون أستقمت على فخذيه بتافاو لي وقال ألا يا محمد أنت محمد هوي أخبرني عن الإسلام سنسلم الناس نقرني أنا إسلام مالت من مالتنا أن تشهد أن لا إله إلا الله وأن محمد رسول الله ልትመሰክር ነው በእውነት የሚመለክ ጌታ ከአላህ ውጭ አለመኖሩ ሙሐመድ ደግሞ የአላህ መልእክተኛ መሆናቸውን ወቱቂሙ ሰላህ ወቱቂሙ ሰላህ ወቱእቲ ዘካ ሶላትን ቀጥ አድርገህ ልትሰግድ ልትይዝ ነው ዘካን ደግሞ ልታወጣ ነው ከዛ በኋላ ረመዳንን ደግሞ ልትጾም ነው ከዛ ደግሞ ወቱሕጀል በይት ሐጅን ታደርጋለህ የአላህን ቤት መካ ኢንስተጣተ ኢለይህ ሰቢለን ወደ እሱን መንገድ ከቻልከው ለቻለ ሰው ማለት ነው። አምስት ናቸው። قال صدقت ይህን ስና ሲሉት እንግዲህ ምን አላቸው? እውነት ተናገርክ አላቸው። فعجبنا له ሰሓባዎቹ فعجبنا له በጣም ተገረምን ለሱ يسأله ይጠይቀዋል፣ ويصدقه ከዛ ደግሞ እውነት አልክ ይላቸዋል። ጠያቂ የማያውቅ ነበር፣ እሱ ግን ጠይቆ እውነት ተናገርክ ይላቸዋል። ቃለ ሁለተኛ ደግሞ አላቸው أخبرني عن الإيمان سلا إيمان سكين جرني على تشو أن تؤمن بالله لتامن بع الله وملائكته بملائكوج وكتبه بمصحفتوج ورسله بملكتنيوج وليوم الآخر بمجرشوك أن وبالقدر خيره وشره بوساني الله بما متعبه قدر ترم هنا مدفو للتامن قال أخبرني عن الإحسان سل إحسان شنجرني على جو إحسان, إحسان أن تعبد الله الله اللي تعمل كونه كأنك تراه عندما تعبد إن لم تكن تراه ثم تعود فأنت إنه يراك سبحانه الله إيه سبحانه وتعالى በዚህ ኢህሳን يا ትልቁ ደረጃ ይሄ اخبرني عن አክቢርኒ አሁንም ደግሞ ንገረኝ አላቸው ከሚሰራ ጆሮ ሳያባ መቼ ነው አላቸው አክቢርኒ አን ሰዓ እስኪ የውስጥ ጆሮ ሳያባ ንገረኝ ስለ ጆሮ ሳያባ ሁሉም ነፍስን ቀማሽ ነው። ሁሉ ነፍስ ዛሬ ሁሉም ነፍስ የተፈጠረች ለሞት ነው ይላል። አላህ ስለዚህ ለሱ አጠቃላይ ቂያማ ብቻ ሳይሆን ገይቦችም ብዙ የሩቅ ነገሮች አላህ ብቻ ነው የሚያውቀው ማለት ነው። የተነገሩ አሁን እዚህ ላይ የምናያቸው አሉ። የወደፊት ትንግግሮች አክቢርኒ አን አማራቲሃ ናቸው። እስኪ ስለ ምልክቶቹ ሲል ምናል አንተ ሊደል አመቱ ረበተሃ ባሪያ እኮ ልትወልድ ነው ጌታዋ የሚሆን ወአንተ ረእሱፋት ደግሞ ምታይነሱፋት አማይላቸው ራስ እርቃናቸውን የነበሩትን አለተ ድሆችን ሪአ አሻኢ እየጠባቂ የነበሩትን ስድስት አይነት ሁሉ ተመጥቶ በአንድ ወሬ የገንዘብ ባሪያ የሚሆንበት ጊዜ እንደሚመጣ ምልክቶች ተናግረዋል። ይብ ነበሩ ለምሳሌ ደጃል ይመጣል፣ ይመጣል፣ ይመጣል ይሄ ነው። ነቢ ወሰላም የነገሩ ስለሆነ የወደፊት እውቀት ቢሆንም አላህ አሳውቆናል፣ ነግሮናል። ከዛ ውጭ ግን ነገር እኔ እንዲያውቃለሁ ከዚህ መንግስት በኋላ አይነት ይመጣል ትንቢት የሚባል ነገር ሁሉ ለአላህ ብቻ ነው እውቀቱ። እንኳን አይደለም ያሁን ተራና ነቢያቶችን አያውቁ ተብሎ ያው ከዚህ መንግስት ቀጥሎ የሚመጣው ገለ የሚባል መንግስት ነው። ከዛ በኋላ ይሄን ይባላል። በዚህ ማመን በራሱ ኩፍር ሽርክ ነው። የወደፊትን የሚያውቀው አላህ ብቻ መሆኑን ማመን ከኢማን ስለሆነ ማለት ነው። እሺ قال فمضى ከዛም በኋላ ሄደ ፈለቢስና መልየን እዛው ላይ ቆየን ብዙ ፈቃለ አለ ያ ዑመሩ አንተ ዑመር ሆይ አተድሩነ ታውቃላችሁን መን ሳኢል ጠያቂው ማን እንደሆነ ቁልና እኛም ደግሞ አልናቸው አላሁ ወረሱሉሁ አለም አላህና መልእክተኛ ያውቃሉ እኛ አናውቅም ቃለ ከዛም በኋላ አሉ ሀዛ አሉ ነቢዩ አለ ሰላቱ ወሰላም ጅብሪል ነው አታኩም መጣችሁ እኮ ዩዓሊመኩም ሊያስተምራችሁ አምረ ዲነኩም የዲናችሁን ትእዛዝ ሊያስተምራችሁ ነው የመጣው። ይሄ አሁን መጥቶ የነበረው ጅብሪል ነው አሉት ነብዩ አለይሂ ሰላቱ ወሰላም ማለት ነው። እዚህ ላይም የምናየው ምንድነው መጀመሪያ ያለው የሚመጣው በኢስላም ሃይማኖት ውስጥ ኢስላም ነው። ከዛ ኋላ ኢማን፣ ከዛ ኋላ ኢህሳን ነው። መጀመሪያ ሰውየው ኢማን ሳይኖር ኢስላም ሳይኖረው ኢማን ሊኖረው አይችልም። ቃለት አልአዕራቡ አመና ቁል ለም ትኡሚኑ ወላኪን ቁሉ አስለምና መጀመሪያ ሰውየው ሻሃዳ ያዝ ይባላል። በኋላ ምንድነው አድርግ የሚባለው? ስገድ ነው፣ ስራ ነው። ኢማን በጣም አላህን በመፍራት አላህን በማስታወስ ዚክር በማድረግ ብዙ ዒባዳዎችን በመስራት የሚገኝ ነው። ከዛ በኋላ ደግሞ ኢሕሳን በጣም ማሳመር ዒባዳ ትልቅ ደረጃ መሆኑን እናያለን ማለት ነው። ወልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም ያው በቀሩን ሰዓቶች ደግሞ ጥያቄዎችና አንዳንድ ነገሮች እናያለን። አዲስ ርዕስ ስለሆነ ነው። ዛሬ በጣም እየተቆራረጠ አስቸገረ። አንድ አስር ደቂቃዎች አሉ። ኢንሻአላህ አንዳንድ ነገር የምታነሳቸው ካሉ እሺ የውም القيامة ምልክቶች እስኪ ከተባሉት እናንተ ጥቀሱ ያው ቅራቱ አልቋል የምትቸኩሉ ካላችሁ ያው አብሽሩ የውም القيامة ምልክቶች ከምትሏቸው እስኪ እዚህ ላይ ጥቀሱ። አዎ እዚህ አብሮ ስለተነሳ ጊዜ በጣም መስጠን አንዱ የወልቂያ ምልክት ነው አይደለም ጊዜ በጣም መስጠን ቶሎ ቶሎ ከመቼው መሽቶ ከመቼው ነጋ እድሜ ይቆጠራል ሌላስ ወላጅ አለማክበር ከወላጅ ማመጽ فإذا قيل لك بما عرفت ربك ከተባልክ ጊዜ ቢማ አረፍተ ረበከ ጌታህን በምን አወቅከው የሚለው ተዘሏል እሺ ኸይር ነው ይሄ ጥሩ ነው ይሄ ልንገራችሁ ነው فإذا قيل لك ይነበባችኋል ايش فإذا قيل لك بما عرفت ربك فإذا قيل لك بتبارك ديزينا إلال بما عرفت ربك كتهن بمن أوكو إيش من ربك بلنا إيش بما عرفت ربك قتهن بمن أوكو ستبال بمن تلاله بآياته بتأمراته ومخلوقاته بفترته بمن أوكو كتبارك مرسوم للنوم ቢአያትህ በተአምራቶቹ ወመክሉቃትህ እንደዚሁም በፍጥረቶቹ አወቅኩት ብለህ መልስላቸው። ይሄ የአላህ ስብሓነ ወተዓላ ነገር ማሳወቂያ ነው ጌታ መኖር። ወሚን አያቲ ሌይል ወነሃር ከተአምሮች ውስጥ ምሳሌን ከፈለግ ውሰድ። አሌይሉ ሌሊት፣ ወነሃር እንደዚሁም ቀን፣ ወሸምሱ ፀሐይ፣ ወልቀመር ጨረቃ። እነዚህ ሁሉ የአላህ ስብሓነ ወተዓላ ተአምራቶች ናቸው። ወሚን መክሉቃቲ ከፍጥረቶቹ ሁሉ ውስጥ ደግሞ ምን ምን አሉ አሰማዋቱ ሰብዕ ሰባት ሰማዮች ወልአርዱነ ሰብዕ ሰባት ምድሮች እነዚህ ሁሉ የአላህ ፍጥረቶች ናቸው ወመን ፊህነ በእነርሱ ውስጥ ያለ ይላል ወማ በይነሁማ በመካከላቸውም ያለ በሙሉ የአላህ ስብሓን ወተዓላ ፍጥረት ነውና ይሄ ሁሉ የአላህ ተአምርና ፍጥረት ነው በዚህ ማወቅ እችላለሁኝ ብለህ መልስላቸው መሰለን አንድ ሰው ብትጠይቁት በእጁ የያዘው ነገር ሁሉ የለበሰው የሚበላው የሚጠጣው ያለ ነገር መጣ ብሎ አይመልስላቸውም። ከየት መጣ ብትሉ እገሌ ሰራው ይላል። የማይረቡ ትንንሽ ነገሮች እንደዚህ አይነት መልስ ካላቸው ሰማይንና መሬትን የሚያክል ነገር ማልፈጠራቸው ብሎ ቢጠየቅ የሚመልስ ሰው የለም። እንዳልነው ተውሂድ ሩቡብያን አላህ ፈጣሪ አብ ያጠጭ መሆኑን የሚክድ የለም በአለም ላይ በምላሱ እንጂ ልዩነቱ ተግባር ነው። ሙስሊም የሆነ ሰው በተግባር ያውለዋል ያምናል እንጂ ሃይማኖት የለኝም ይበል። መሲሕ ይሁን ሁሉም ያምኑታል። ይሄንን ሁሉ ያምናሉ። አላህ በቁርአን ላይ ስለተናገረ ማለት ነው። ወጀሐዱ ቢሃ ወስተይቀነት አንፉሰው ካዱባት በግልጽ እኮ ግን ልቦቻቸው አረጋግጣለች። በምንድን ነው? በኩራትና የበላይነትን በመመኘት ይህን ነገር ክደዋል ይላል። እሺ ወመን ፊህነ ማለት በእነሱ ውስጥ ነው ያለው። ወማ በይነሁማ በመካከላቸው ነው። ይህን ሁሉ የፈጠረ ነው አላህ ወደሊሉ ቀውለሁ ተዓላ ለዚህም ደግሞ ማስረጃ አለ የእሱ ንግግር አይደለም ወሚን አያቲሂ አለ አላህ ስብሓን ተዓላ ወሚን አያቲሂ ከአላህ ስብሓን ተዓላ ተአምሮች ውስጥ እኮ አለይሉ ወነሃሩ ለሊትና ቀን አለ ወሸምሱ ወልቀመሩ ፀሐይና ጨረቃም አለ እነዚህ ሁሉ የአላህ ተአምራቶች ናቸው ሸክ ኢስላም ይህንን እንደውም ቀመር ጨረቃ ያመጣዋል አላህ ስብሓን ተዓላ ከአርሽ በላይ አለ ሲባል እንደዚሁ አላህ በእውቀቱ ከሰው ጋር አለ ሲባል የሚገረሙ ሰዎች አለና ጨረቃ ለምሳሌ አለች አይደል? ከሙሳፊር ጋር ነች፣ ከሙቅም ጋር ነች። አፍሪካ ይሁን ኤዥያ ይሁን የትም ሀገር አረብ ይሁን የትም ቢሆን ከሁሉም ሰው ጋር አለች ጨረቃ። ሁሉም ሲያወራ ያት ጨረቃ ይላል። ዛሬ ቀን በጣም ኔትወርኩ አስቸጋሪ እንግዲህ ኢንሻአላህ ከዚህ በኋላ አላህ አስተካክለው እና ይህን ጨረቃ ብትጠይቀው ሰው ሙሳፍር ይሁን ቤቱ ያለ ሰው ይሁን ሁሉም ከኔ ጋር አለች ይላል። የትም ብትሄዱ አብራ ተከትላ ትሄዳለች። ፀሐይ ግማሽ ቀን ከአንዱ ጋር ግማሽ ቀን ከአንዱ ጋር ነች። ለምን መሬት ክብ ወይንም የክብ ቅርጽ አላት አይደል? ስትዞር ያው ግማሹን ነው የሚያገኘው። ጨረቃ በየት በኩል ነው ያለችው ታዲያ? መልስ ያለው አለ? ፀሐይ በአንድ በኩል ነች። ስለዚህ ስትዞር ግማሹ ነው የሚያገኘው ፀሐይ፣ ግማሹ የመሬት አካል፣ ግማሹ ደግሞ አያገኘውም። ጨረቃን ግን ቀንም ቢሆን ሌሊት እናያታለን አይደል? እና የት ነው ጨረቃ ያለችው ታዲያ እንደዚህ ከሆነ ሁሌ ያለች ከሁሉም ሰው ጋር እንደ ፀሐይ ግማሹን የመሬት አካል አይደለም የምታዳርሰው ሁሌም ቢሆን ሁሌም ቢሆን ከሁሉም ጋር ትታያለች ይሄ ትንሹ የአላህ ተአምር ከሆነ አላህ ስብሓን ወተዓላ ከእናንተ ጋር ነው ሲባል አይግረማችሁ ፈላ ተተዓጀቡ አለይህ ለምን አላህ ስብሓን ወተዓላ ከፍጥረቶቹም የጠራ ነው እንደውም አላህ ለእናንተ ትንንሽ ምሳሌዎችን የሰጠላችሁ ምንድን ነው እዚህ ላይ ሸምስ አለ ይላል ወሚን አያትህ ብሎ አሸምስ ወልቀመሩ ይኸው ከአላህ ተአምራቶች አለ ሌሊትና ቀን መሆኑ መቀያየሩ ያስገርማቸዋል ሰዎች ምሳሌ ምን ያመጣሉ እገሌ ሸህ እጃቸውን አበሩት ተብሎ ይገረማል በጣም ሰው ያወራል الله سبحانه وتعالى مريت هلك فلقى بان دي አላህ ስብሐነ ወተዓላ ከፈለገ ያው ግማሽ መሬት እንደሚታየውም ሰው ያበራል፣ ሌሊትና ቀንም ያደርገዋል። ይህንን ማድረግ የሚችል የለም። አንድ ሰው ትንሽ አንድ ጣቱን እንኳ ሲያበራ ብታዩት ሁሉም ሰው ይገርመዋል። የአላህ ስብሐነ ወተዓላ ተአምር ግን ትንሽ አይደለም። የሰው ልጅ ሊያስተነትን ሊረዳ ዘንዳ ተብሎ ብዙ ተአምርን አላህ አሳይቶታል። ከነዚህ ውስጥ ምን እንዳምናሉ አለ ቀንና ሌሊት መኖሩ ፀሐይና ጨረቃ መኖራቸው ለሰው ልጅ የአላህ ተአምር መረጃው ነው። ይሄ ግን ለማን ነው? ሊመን ካነ ለሁ ቀልብ ልብ ላለው ሰው ሊያስተነትን ነው። ልብ የሌለው ሰውማ ያው ቁርአን ላይ አላህ እንዳለው أم تحسب أن أكثرهم يسمعون أو يعقلون إنهم إلا كالأنعام بل هم أضل سبيلا አንተ አብዛኛዎቹ እነዛ ቁረሽ ኩፋሮችን የሚያውቁ የሚያስተነትኑ የሚሰሙ ይመስልሃልን ይላል ኢንሁም ኢላ ከልአንዓም እነርሱ እኮ እንደ እንስሳ ናቸው መስሚያ ያላቸው ለሁም ቁሉቡን ላ የፍቀሁነ ቢሃ ለእነርሱ ልብ አላቸው የማይረዱበት እንደዚሁም አይኖች አላቸው የማይመለከቱበት መስሚያዎችም አላቸው ግን አይሰሙበትም ይላል አላህ አላህ ከእንደዚህ አይነት ጥመት ይጠብቀን ስሙን ቡክሙን ዑምዩን አላህ አተመባቸው ይላል በመስሚያቸውም በማያቸውም በስራቸው ማለት ነው ስለዚህ ልብ ላለው ሰው ግን ይህን ነገር ሲያስተነትን የአላህ ተአምር ነውና ሊፈራው ዘንድ ይበቃዋል ማለት ነው ወላ ግን አላህ ከዛ በኋላ ምን አለ ላ ተስጁዱ አትስገዱ ዒባዳን አትፈጽሙ ሊሸምሲ ለፀሐይ ወላ ሊልቀመሪ እንደዚህም ለጨረቃ መጅሶች ፀሐይን ነው የሚያመልኩት መጅሶች ኢራኖች ማለት ነው ያው ኢራን መጅስ ነው የነበሩት ከመጅስነት ወደ ሌላ መጅስነት ተሸጋገሩ ወደ ኒፋቅ ሻዓነት ተሸዩዕ ማለት ነው እዚህ ላይ ምን ይላሉ ፀሐይን ያመልኩ ነበረ ኢራኖች ድሮ ሻዎች ማለት ነው ወደ ኢስላም ገባን ሲሉ ብዙ ሙናፊቆች አሉ ከነሱ ውስጥ አሁንም በኢስላም የሚያሾፉ ያው በዲን ሙእሚኖችን የሚሳደብ ሰው በዚና ምንድነው ነው ቅጣቱ? እስኪ ንገሩኝ፣ ጻፉልኝ። በዚና የሚያማ ሰው ለምሳሌ እገሌ ዛኒ ናት፣ ዝሙተኛ ናት የሚል ሰው በውሸት በሸሪዓው ምንድነው ነው ቅጣቱ? ወንድንም ቢሆን እንደዚሁ ወለዚነ የርሙነ አልሙሕሰናት የሚላል አይደለ? እነዛ መልካም ሴቶችን የሚያሙ የሚሳደቡ ይላል ቁርአን ላይ ምንድነው ቅጣታቸው? ሸሪዓ ዘንድ ማለት ነው። ሲቀርቡ ምንድን ነው የሚቀጡት? ግርፋት ነው አይደለ? ይገረፋል። አንድ ሰው አንድን ሙእሚን ሰው ሙእሚን ሴትን ቢያማት ለምሳሌ ሴት እኮ ዝሙተኛ ናት ቢል የውሸቱን ከሆነ ከታወቀ እሷ ሙሕሰን ከሆነች ካልሆነች ይገረፋል። ይኸው ትመለከታላችሁም አሉ ዑለሞች ይናገሩ። ሸዓዎች አይሻ ረዲየላሁ አንሃ አላህ ስራዋን ይውደድላትና ከሴቶች ሁሉ ምርጥ የተባለችውን በዚና ያሟታል። ከሰባቱ ትላልቅ ወንጀሎችም ነው የታወቀ ነው። ከሽርክ ጋር የተመደበ ነው። በዚና ያሟታል። ታዲያ አላህ ስብሐነ ወተዓላ ምን አደረጋቸው? ይኸው ራሳቸው እንዲቀጡ አደረጋቸው። ሁልጊዜ በአመት በአመት እየጠበቁ እየወጡ እንደውም ሸሪዓ እንኳ እንዲህ አይነት አቀጣጥ አይቀጣም የሰውን ልጅ በሸሪዓ በሰይፍ እኮ ሰው አይቀጣም እኮ አይገረፍም። እነሱ በሰይፍና በማረጃዎች ወጥተው ራሳቸውን ያርዳሉ። ወሊላሂ አልሐምድ። ይህን አይተን እኛ እናመሰግናለን። እንደውም አልሐምዱሊላህ አይሻን የሚሳደብ ሰው በዝሙት ከዚህ የበለጠ ይገባዋል። ለነሱም እንደውም አኺራም ላይ ቅጣት ይጠብቃቸዋል ከዚህ የበለጠ የአኺራው አይደለም ግን የዱንያም አልቀራላቸውም። እየጠበቁ አመት አመት ተሰብስበው ወጥተው ወንዶችም ሴቶችም ራሳቸውን ይደበድባሉ። ይሄም እንግዲህ ዑለሞች ብዙ ይላሉ አይሻን በመሳደባቸው ነው ቅጣታቸውን አላህ የሰጣቸው ይላሉ። ስብሓንላህ ይሄም ልብ ላለው ሰው ለሚያሰነክን ሰው ትልቅ ተአምር ነው። እና አቡበክርን እነ አይሻን የሚሳደብ ሰው ይኸው እኛ ሙስሊም ይታረዳል። በኢራቅ ብታዩ በአህለ አካባቢ ኢራን ስንት ሙስሊም ያርዳሉ? ራሳቸውን ወጥተው ያርዳሉ። ብዙ ነገር ራሳቸው ላይ ያደርሳሉ። አላህ ይጠብቀን። እንደውም ከራሳቸው አልፎ ልጆቻቸውንም ህፃናቶችን ያርዳሉ። ስብሓንላህ እና ግን አላህ ምን አለ ላ አትስገዱ ለማ ሊሸምስ ለፀሐይ አለ የተያያዘ ስለሆነ ነው ከመጅሶች ጋር እሳት አምላኪዎች ጋር ወላ ሊልቀመሪ ለጨረቃም ለጨረቃም ቢሆን እንደዚሁ ወስጁዱ ታዲያ የምትሰግዱት ለማን ነው ሊላህ ለአላህ ስብሓን ወተዓላ ነው አለዚ ኸለቀሁነ ልብ በሉ አለዚ ኸለቀሁነ ያ የፈጠራቸው ለሆነ ጌታ አላህ ስብሓን ወተዓላ የፈጠራቸው እያሉ ሰማይንም ብትሉ ምድርን ጨረቃን ፀሐይን ሰዎችንም ቢሆን የፈጠራቸው እያለ ታዲያ እናንተ ለምን ስጁድ ዒባዳዎችን መለመን አምልኮዎችን ለሰው ትፈጽማላችሁ? ለአላህ ስብሓነሁ ወተዓላ ነው እንጂ ወስጅዱ ስገዱለት፣ ዒባዳን ፈጽሙለት ለአላህ አለዚ ኸለቀሁነ ያ ለፈጠራቸው እንኩንቱም ከሆናችሁ እያሁ ታዕቡዱን እናንተ እውነት አላህን ከሆነ የምታመልኩት እናንተ እንደምትሉት አላህ እናመልካለን ካላችሁ ይኸው እንግዲህ ለአላህ ዒባዳን ፈጽሙ ይላል። ወቀውልሁ ተዓላ እንደዚሁም የአላህ ንግግር ምን ይላል? إن ربكم جيتاتشوكو الذي يا خلق السماوات سماين يفترنا سماوات يفترنا والأرض اندزهم مدرن في ستة أيام هي تكرتان في ستة أيام بسبات أنا ثم استوى على العرش كالزنب هلك عرش بلا يهون إلى الله سبحانه وتعالى تعرش بلا يهون الله سبحانه وتعالى ይሄ ብቻ አይደለም ብዙ ማስረጃ አለ በተለይ ግልጽ የሆነው እንዳለው ወቃለ ፊርዓውን እንዳለው ምንድነው ያ ሃማን ብሊ ሰርሐን ለዓሊ አብልغ الاسباب አንተ ሃማን ሆይ ስራልኝ ግንብን ወደ ላይ የምወጣበት ከዛ በኋላ ፈአጠላ ኢላ ኢላሂ ሙሳ ወደ ሙሳ ጌታ ብቅ ብዬ ልመልከተው አለ ወደ ሰማይ ሂጄ የሙሳን ጌታ ልየው ካለ የሙሳ ጌታ የት ነው አላህ ያለው ከሰማይ በላይ ነው ይሄ ደግሞ ከትልቅ ከሲፋ ካማረ ባህሪዎች ውስጥ ነው ይህን ነገር እንደ ነውር ለአላህ ስብሐነ ወተዓላ እንደማይገባው አድርገው የሚያስቡ ሰዎች አሉ። አውዝ ቢላህ ከዚህ የበለጠ ያማረ ሲፋ የለም። ከምንም በላይ መሆኑ ምርጥ ሲፋ ነው እንጂ ለዝቅተኝነት አይደለም። መሬት ላይ ነው፣ ከመሬት በታች ነው አልተባለ። ከዚህ ሲፋ አላህ የጠራ ነው። ከሰባት ሰማያት ነቢዩ ዓለይሂ ሰላቱ ሰላም ሲናገሩ ምን አሉ? ከዚህ መሬት እስከ መጀመሪያው ሰማይ ድረስ አምስት መቶ ዓመት ያስኬዳል። ከዛ በኋላ የሰማዩ የአንዱ ሰማይ ውፍረት ብቻ አምስት መቶ ዓመት